الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من نبلا بذكي يجب ጠልቅ ብን አልጅ በዘገቡት ሐዲስ እና በስራ ቢንቱ ሶፍዋን በዘገቡት ሐዲስ ሁለት የተለያየ ተቃራኒ ሐዲሶች አግኝተን ነበር። فقال النبي صلى الله عليه وسلم لا انما هو بضعة منك ብለዋል። በጠልቅ ብን አልጅ ሐዲስ ታች ደግሞ መመሰ ዘከረው ፈለተወባ ሁለቱን ምን ነበር ያለው? እንዴት ነበር ያስማማናቸው? ሁለቱን የነሳ አንደኛ ውዱ ይፈታል ያሉበት አለ። ሁለተኛ ደግሞ ችግር የለም እንደሌላው ሰውነቱ በዱዓቱ ሚንከ ነው ብለዋል። ሁለቱን ሐዲሶች እንዴት ነበር ያገናኘው? ውዱ ይፈታል ነው የምንለው ወይስ አይፈታም ነው የምንለው? በስሜት በፍላጎት በሸዋ ከነካው ይፈታል፣ አለበለዚያ ግን ያለ ሻዋ ድንገት ከሆነ ችግር የለም። ይህንን ጅምዓ አድርገን ነው ያለው። ወላኪን አብዛኛው ዑለሞች የሚቀበሉት የትኛውን ነው? ያበላሻል ይፈታል የሚለው ነው። እሺ ቀይ እና ሩዓት ወይም ቀለብ ሰውካት ሰውከት ወይም ነስር ቅርሻት እነዚህ ውዱ ይፈታሉ አይፈቱም ውዱ ያበላሻሉ ምን ብዬ ነበር ሶላት ውስጥ ሆነ መን አሳበሁ ቀይኡን አው ሩዓፉን አው ቀለሱን አው መዝዩን ምንድን ነው ያሉት? ፈለንሰሪ ይሄድና ውዱ አድርጎ መጥቶ በቀረው ሶላቱ ላይ ይሙላ ነው ያሉት። ይሄን ሐዲስ ምን ነበር ያሉት? ሐዲሱ በጣም ضعيف ነው። በጣም ضعيف ነው። ضعيف ነው። እሺ ያበላሻል የሚለውን በኢጅማዕ ነብይ ያበላሻል ብለናል። ይሄ በኢጅማዕ ያበላሻል። ቀይ ሩዓፍ ቀለስ ግን ሁለቱ ኢማሞች ብቻ ናቸው። ኢማሙ ሻፊዒና ኢማሙ ማሊክ ናቸው። አያበላሽም ማለት ኢማሙ አህመድና ኢማሙ አቡ ሐኒፋ ግን ያበላሻል የሚለውን ነው ያዙት። ነስር ትውከትና ቅርሻት ውዱ ያበላሻል ያጠፋሉ ብለዋል እነ ኢማሙ አህመድ ወላኪን ሰሒሁ አያጠፋም የሚለው ثم ليبني على صلاته የሚለውንም ምን ነበር ያለው በቀረው ሶላቱ ላይ ውዱ አድርጎ መጥቶ የቀረው ሁለት ረካም ቀርቶ ከሆነ አንድ ረካም ቀርቶ ከሆነ ያንን ይሙላ ያለው እ وعن عبد الله بن ابي بكر رضي الله تعالى عنهما ان في الكتاب الذي كتبه رسول الله صلى الله عليه وسلم يامر بن حازم ان لا يمس القران الا طاهر ምን ማለት ነው? ውዱ የሌለው ሰው ቁርአን መንካት አይችልም? ውዱ የሌለው ደሊል ይሆናል ይህ ሐዲስ? አይሆንም። ለምን አይሆንም? ላ የመስ القرآن إلا طاهر ጣሂሩን የሚለው ምን ምንን ይይዛል? ከነጃሳ የጠራ ወይ ሙስሊም መሆን አለበት ወይ ጀናባ ያልሆነ ወይ ውዱ ያለው ለማለት አራቱንም ትርጉም ስለሚቀበል ግን ከታች ከመነሻው ኢማን በጣም አስፈላጊ ነው። ጀናባ ኦ በጣም መወገድ አለብን። ነጃሳም በጣም መወገድ አለብን። ሚኒመም ደረጃ የምንነሳው ውዱ ማጣት ነው። ከሱ እንነሳለን። ከሱ መጥላት አለበት ነው የምንለው ላይ ሳይሆን እንጂ አለበለዚያ ትክክለኛ እንትን ዋና ደሊል ሆኖ አይቻልም ወደሚለው አንሄድ وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يذكر الله على كل أحيانه رواه مسلم وعلقه البخاري ከዚህ ምን ጀምራል አኢሻ ረዲየላሁ ተዓላ አንሃ ምን ትላለች? ነብዩ አለይሂ ሰላቱ ወሰላም የዝኩሩላህ አላህን ይዘክሩት ነበር አላ ኩሊ አህያኢ አላ ኩሊ አህያኒ በማንኛውም ጊዜያቸው ማለት ነው። አህያን የሒን ፕሉራል ነው። በማንኛውም ጊዜያቸው ነብዩ አለይሂ ሰላቱ ወሰላም አላህን ይዘክሩት ነበር። ሙስሊም ዘግቦታል። ቡኻሪ ቡኻሪ ሙዓለቅ አድርጎ ዘግቦታል። ቡኻሪ አኢሻ ላይ ብቻ ነው ያደረሰው። ሙዓለቅ አድርጎ እንትን አድርጎ ከአኢሻ በታች ያሉት ሰዎች የሉም ማለት ነው። መሐመድ ከከማል፣ ከማል ከጀማል፣ ጀማል ከሰዒድ፣ ሰዒድ ከአኢሻ፣ አኢሻ ከነብዩ የሚለው እንደዚህ ከአኢሻ ብሎ ዝም ብሎ ነው። ለምሳሌ አሁን ቡሉገል አልመራ ሙሉ ሙዓለቅ ነው ሐዲሱ ከሰሃባው ጀምሮ ብቻ ነው የምንዘግበው። ከሱ በታች ያሉት ሪጃሎች የሉም። ይሄ ሙዓለቅ ይባላል። ሙዓለቅ ይባላል። እንደዚህ አይነት ሐዲስ መውቁፍ ማለት ከታች ሂዶ ሂዶ ከላይ መሐመድ ከከማል ከማል ከጀማል ጀማል ከሰዒድ ሰዒድ ከአቡ ሁረይራ ብሎ አቡ ሁረይራ ከነብዩ ካላለ መውቁፍ ይሆናል። ሷሐባ ላይ ቀጥ ያለ ማለት ነው። ሙዓለቅ ማለት ደግሞ ከታች ያሉት ሰዎች የሉም። عن عائشة፣ عن أبي هريرة፣ عن عبد الله بن مسعود፣ عن ابن عمر እያልን የምንናገረው ሁሉ ሙዓለቅ ነው። ምሳሌ ይሄ ሙዓለቅ ነው። ሙሉን ብሉገል መራም ሙዓለቅ ነው። ሪያዱ ሷሊሒን ሙዓለቅ ነው። አጫጭር ኪታቦች አና አይሻ ብሎ ሲነግርህ አንድ ሰው ሙዓለቅ ነው ሐዲሱ። ከታች ግን ያሉትን ሪጃሎች እየዘረዘረ አምስት ስድስትም አስራ ሁለት የሚሆኑ ዘርዝሮ አኢሻ ከነብዩ ብሎ ካለ አዛ አለቀ ይሆን ሙተስል ለማንኛውም የዝኩሩላህ ነብዩ አለይሂ ሰላቱ ወሰላም አላህን ይዘክሩ ነበር አላ ኩሊ አህያን በማንኛውም ባህሪያቸው ሁለት ቦታ ብቻ ሲቀር ሽንት ቤትና በግንኙነት ጊዜ በዚህ ጊዜ ዚክር የለም እዚህ የራሱ የሆነ ዚክር አለው እንጂ በዛን ጊዜ ዚክር የለም። በሁለቱ ታይም ብቻ ሲቀር ይህም አለሊሳን የሆነው ነው። በመላስ ዚክሩ በመላስ የሚካሄድ ከሆነ ብቻ ነው። ኢዛ ካነ ዚክሩ አለልቀልብ አው ቢልቀልብ በቀልብ የሚካሄድ ከሆነ ግን ስንት ቤት መሆኑ ማስታወስ አለ፣ ችግር የለም ማስታወስ። በመላስ መናገር ግን በሁለቱ ጊዜ አይፈቀድም። ከዛ ውጭ ያለው ነብዩ አለይሂ ሰላቱ ወሰለም ይዘክሩበት ነበር ማለት ነው። ሚነ ዚክር ደግሞ አፍዶሉ ዚክር ቅራአቱል ቁርአን ከዚክር ሁሉ ትልቁ ደግሞ ቅራአቱ አልቁርአን ነው። ከሊመቱ ላ ኢላሃ ኢለላህ ተክቢር፣ ተህሊል፣ ተህሚድ እነዚህ ሁሉ አሉ። يذكرون الله قياما وقعودا وعلى جنوبهم ويتفكرون እዛ ቦታ ላይ ግን ከሽንት ቤት ውስጥ ቆሻሻ ቦታ ነው አይደል? ዋናው እኮ ሰገራው ያለበት ማለት አይደለም። ሽንት ቤት ግቢ ነው። የሽንት ቤቱ መጽዳጃ እስከሆነ ድረስ ከሱ ጋር ነው የሚመደበው። ያ እኮ ከሽንት ቤቱ ወጥተህ የምትታጠብበት ነው። አንድ class ውስጥ ነው ያለው። የግድ class ኡ ቀዳዳው ላይ ብቻ መሆን የለበትም። ያው ራሱ ሽንት ቤት ነው። እዛ ቦታ ላይ ያለ حتى كلام መቀነስ አለብን። ከሹብሃ መራቅ አለብን። እንደው ቢያንስ ቢያንስ ሹብሃ ነገር ውስጥ የሚከተ ነገር ነው ይሄ ቦታ ማለት ነው። area ው እዛ ቦታ ላይ ዚክሮችን ነገር السلام عليكم መባባል ምንም አይደለም። ዚክር ግን መዝከር ጥሩ አይደለም። ቦታው ላይ አንድ class ውስጥ ነው ያለው። የግድ class ውስጥ ያለች ሌላ class ያ ራሱ በጣም ቆሻሻ ቦታ ነው። በጣም ቆሻሻ ቦታ ነው። وعن انس بن مالك رضي الله تعالى عنه ان النبي صلى الله عليه وسلم نبي عليه الصلاه والسلام احتجم ነብዩ አለይሂ ሰላቱ ወሰላም ዋግምት አደረጉላቸውና ወሰላ ሰገዱ ወለም የተወበ ውዱ አላደረጉም። ዋግምት ማለት በቀንት ወይም በብርጭቆ ነገር እንትን የሚሉት ነው። ምን ዋግ መነጠቅ ታውቃላችሁ? ታውቃላችሁ መነጠቅ የሆነ ደም ብልሽት ሲፈጠርባቸው በብርጭቆ እንደዚህ እንትን ይሉትና ይነጥቁትና ፈሳድ ሆኖ የተበላሸው ደም አንድ ቦታ ላይ ይሰበሰባል። የዛን ጊዜ በመላጭ ሲወጉት የተበላሸው ደም ይወጣል። በዛን ሰዓት ሰውነቱ መዛጅ ይስተካከላል። በጣም ሙቀት እንትን ብሎበትም ከሆነ ሰላም ያገኛል፣ ይተነፍሳል። ያለ ዋግምት የሚሉት ጭንቅላት ላይ ነው መሰል ብዛት ነብዩ አለይሂ ሰላቱ ሰላም ዋግምትን ተጠቅመው እንደዚህ መጣውላቸው እህተጀመ ነብዩ አለይሂ ሰላቱ ወሰላም ዋግን ተጠቀሙና ወሰላ ሰገዱ ወለም የተወበ ውዱ አላደረጉም። ከዚህ የምንነሳው ምንድነው? ዋግምት በሚደረግበት ሰዓት ደም ይፈሳል። ደም መፍሰሱ ውዱ ያበላሻል አይባልም። ይህን ሐዲስ ይዘን ማለት ነው። አያበላሽም። ደም መፍሰሱ ልክ ከልኻሪጅ ምን አሐድ ሰቢለይ ከሁለቱ ቀዳዳዎች እንደወጣ ፈሳሽ ደም መፍሰስን ባፍንጫም ይሁን በማንኛውም ሰውነት ያበላሻል የሚሏሉ እና ኢማሙ አህመድን ይመስል ወላኪን አልተቀበሏቸውም። በዛ ላይ ቂያስ አድርገን ይህን ስተቱን መስጠት አንችልም፣ አያበላሽም ነው የሚሉት። ስለዚህ ነስርም ቢመጣ ሰውየው ቢተነከት ውዱ አይበላሽበትም። እህትጃምም ቢደረግ ውዱ አያበላሽም ማለት ነው። ደም መፍሰስ ውዱን አያበላሽም። ግልጽ ነው። አኽረጀሁ ዳረ ቁጥንዩ ዳረ ቁጥንይ ሐዲሱን ዘግቦታል። ወለየነሁ ሐዲሱ ለይን ነው ለዘብተኛ ወይም ደግሞ ትንሽ ضعፍና ያለበት ደካማ ሐዲስ ይላል። ወላኪን በሌላ ሐዲስ በጣም ጠንካራ ሐዲስ ነው። ይሄ ግልጽ ነው፣ ጥያቄ የላችሁ። ወአን ሙዓዊያ ረዲየላሁ ተዓላ አንሁ ቃል ማንኛውም ቀይእም ይሁን በቃ ምን አሐዲስ ሰቢለኝ መንቃት አለበት ውዱ ለመበላሸት ምን አሐዲስ ሰቢለኝ ከሁለቱ ቀዳዳዎች ነው በመሽኛ ቀዳዳና በሰገራ ቀዳዳ በሁለቱ ካልወጣ ከዛ ውጭ ባለ ነገር የሚወጡ ማንኛውም የደም መፍሰስ ውዱ አያበላሽም ውዱ አያበላሽም وعن معاوية رضي الله تعالى عنه قال قال رسول الله صلى الله عليه وسلم من هو معاوية معاوية من هو معاوية معاوية ابن آه انتم معاوية وهو أبوه أبو سفيان صخر بن حرب ይባላል ኒ እንትን የአቡ ሱፊያን ልጅ ነው። አቡ ሱፊያንን ታውቃለች ታሪክ አቡ ሱፊያን አቡ ሱፊያን የማንን ጦር ሲመራ የነበረው ነው? በድል ጦርነት አልነበረም። እሱን ነብዩ አለይሂ ሰላቱ ወሰላም ነጋዴዎችን ሲመራ እሱ ይዛለን ብለው ወጥተው ነው ድንገት የበድር ጦርነት የተካሄደው። ከዛም በኋላ እሁድ ላይ እሱን የተሳተፈው አይሰማም። የእሁድ ጦርነትን የመራው እሱ ነው ከሙሽሪኮቹ በኩል አቡ ሱፊያን። ኋላ እስላምን ተቀብሏል። አቡ ሱፊያን የሙዓዊያ አባት ነው። ሙዓዊያ ኋላ ላይ መንግስት ሆኖ የእሱ ዘር ሁሉ ኡመውያ የሚባለው መንግስታት ወደ 200 300 ዓመታት ከዛም በኋላ አባስያ እየተፈራረቁ ነው የመጡት። የኡመውያዎች መስራች እንትና ነው ሙአዊያ ከአልይ ጋር እንትን የተፋለመ የነበረው ማለት ነው። ወላሁ ዑመር ዑመር ስልጣን ሰጥተውት ነበረ። በዑመር ዘመን ነው አሻም ሶሪያ ሻም የሚባለው ምድር ላይ ሻም ማለት እነ ሊባኖስ፣ ዮርዳኖስ እና እነ ሶሪያን የሚያካትት ቦታ ነው ሻም የሚባለው እነ ፍልስጤምንም ይዛል። ባዕደ መውቲ አኺ ወንድሙ ከሞተ በኋላ የዚድ ብኑ አቡ ሱፊያን ነበር መጀመሪያ ስልጣን የነበረው ሻም ላይ። እሱ ሲሞት ሙዓውያን ተኩት እዛ ቦታ ላይ ሙዓውያን ፈለም የዘል ቢሃ ሙተወሌን ሐታ ኸረጀ አሊ አልይ ስልጣን እስከያዙበት ሰዓት ድረስ እዛው ሲገዛ ሲያስተዳድር ነበር። ወቡያ አለሁ ቢልኺላፋ በኺላፋነት ቃል ኪዳን ገቡለት። ባዕደ ተናዙሌ አልሐሰን አን ልኺላፋ ሐሰን ኺላፋውን አልፈልግም እኔ ስምምነት ይፈጠር፣ ደም መፋሰስ የለበትም በእኔ ምክንያት ብሎ በቃ እሱ ስልጣኑን የያዝ ብሎ ተናዞር ካደረገለት በኋላ ኡማው ሁሉ ወደ ሙአዊያ ዞርና ለሙአዊያ ቃል ተገባለ። ቱፊ ፊ ሰነ ሂጅራ በስልሳኛው ዓመተ ሂጅራ ነው የሞተው ማለት ነው። ይሄ ታላቅ ሰሐቢ በጣም ሐኪም ጥበበኛ ሰው ነው። ምን ይላል? ህይወት ይላል ማህበራዊ ህይወትን ሲገልጽ በእኔና በሰዎች መካከል እንደ ቀጭን ጸጉር ናት ይላል። እንደ ጸጉር ናት። አንዷን ጫፍ ሰዎች ይዘዋል፣ ሌላውን ጫፍ እኔ ይዣለሁ። እነሱ ለመበጠስ በጎተቱ ቁጥር እኔ እጠጋቸዋለሁ ነው ያለው። ለምን እነሱ ጸጉሩን በሳቡ ቁጥር እኔም መምስብ ከሆነ በተቃራኒ አቅጣጫ ይበጠሳል ግንኙነታችን። ሰዎች አንተ ላይ ያላቸውን ግንኙነት ሶሻል ላይ የሆነ ባከረሩት ቁጥር መጥፎ ነገር ባሰቡ ቁጥርና ከአንተ ለመለየት በፈጠኑ ቁጥር አንተ ጠጋ ነው ማለት ያለብን። የሚገርም ሕክማ ነው የነገረን ይሻላል። ሸዓር እንጂ ለመበጠስ አንተን በተቃራኒ አቅጣጫ አንዱ በወጠረ ቁጥር አንተ ላይ መጥፎ ነገር ባሰበ ቁጥር አንተን መጥፎ በመጥፎ የምትመልስ ከሆነ ኢዘን ከለይሰ እንደ ከልሕክማ የለችም ማለት ነው። እና ይህ ሰሐቢ የዘገበው ሐዲስ ነው ረዲየላሁ ተዓላ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል ይለናል። አልዓይኑ አይን ይላል አይን አሉ ነቢዩ ዐለይሂ ሰላቱ ወሰላም ዊካኡ ሰሂ የመቀመጫችን ማሰሪያ ገመድ ነው ብለዋል። መቀመጫችን ማለት ነው። የዚህ ገመድ ነው አይን ማለት ነው። አይን አይን ካፈጠረ ሰላም ካለ እንቅልፍ ካልወሰደ ሰላም ነው። ምንም ነገር የሚፈጠር ችግር የለም ማለት ነው። ታሪፉ ችግር ምን ችግር እንዳለ ታሪፍ በቃ ያ ማለት ነው። ከሱ አያመልጠውም ማለት ነው። አይን ዊካኡ ሰሂ የመቀመጫው ማሰሪያ ነው፣ ገመድ ነው። አይን ሰውየው ሰላም ማለት እንቅልፍ ካልወሰደው ምንም ነገር አይፈጠርም ማለት ጽንፈቱ ማለት ነው። فإذا نامت العينان ሁለት አይኖች ግን ከተኙ استطلق الوكاء ማሰሪያው ተፈታ። استطلق الوكاء ማሰሪያው ተፈታ ማለት ነው። ማሰሪያው ከተፈታ ደግሞ የሚፈጠረውን ነገር አስቡ ስለዚህ አይን ከተኛ ከዛም በኋላ ውዱ መደረግ አለበት ነው። ግን ከይፍየተን ነው ምን አልነገረንም። ለማንኛውም አይን የሰውነት የኋላ መቀመጫ የሱ ገመድ ማሰሪያ ነው فإذا نامت العينان ሁለቱ አይኖች ከተኙ استطلق الوكاء ማሰሪያው ተፈቷል ብለዋል ነብዩ አለይሂ ሰላቱ ወሰላም ረዋሁ አህመዱ ወጠበራኒ ዘግበውታል ወዛደ ወመናመ የተኛ ፈለተወበ ውዱእ ያድርግ ብለው ነብዩ ተናግረዋል ሌላ ተጨማሪ ኢንፎርሜሽን ነው የተኛ ሰው ውዱእ ያድርግ እንዴት የተኛ? ተቀምጦ የተኛ፣ በጎኑ የተኛ፣ በጀርባው የተኛ፣ የትኛው የተኛ አልተነገረም። ግን ከሌላ እናገኘዋለን። ይሄ ነው ምን ትናንትና የቀራነው ሐዲስ አለ። የረሱሉ አለይሂ ሰላቱ ወሰላም ሰሐቢዎች ካኑ የንተዚሩነ ሶላት ሐታ ተኽፊቀ ሩኡሱሁም እንደዚህ እያጎነበሱ እስከሚነሱ ድረስ ይጠብቁ ነበር ዒሻን። ፈሁም ናኢሙን ተኝተዋል ማለት ነው። ወላኪን ነውም ለዚ የጅቡ ሚንሁ ልውዱእ ውዱ የሚወጅበት አተኛኘት ምን አይነት አተኛኘት ነው? ሰውነቱ የለቀቀ መሆን አለበት መቀመጫው ከመጀመሪያ ከመደር ላይ መቀመጫው የለቀቀ ከሆነ ገመዱ ተፈታ። የዛን ሰዓት እንትን የማለት እድል ሰፊ ነው ማለት ነው። ሌላ ነገር የመፈጠሩ ችግር ፉቃዎች በጣም ብዙ ነገር ውስጥ ብትል ይገባሉ። እንደዚህ ተቀምጦ ፍራሽ ላይ የተቀመጠና ወንበር ላይ የተቀመጠ እኩል አይደለም የሚሉት ጥንቃቄ። ፍራሽ ላይ ያለ ሰው በጣም ያስነዋል፣ ምንም ነገር አይፈጠርም። ቀጫጫና ወፍራም ሰው ራሱ ለይተዋል። ያቸው ሁሉ ይደረድክ አይ ችግር የለም ማለት የፉቃዎች ነው። ማሙ ሻፊዒ መዝሀብ ላይ በጣም ብዙ ነገር ነው የሚታየኝ። ጥንቃቄ ለማድረግ ነው። ምን ሁሉ የሚያደርጉት ስራ ፈተው አይደለም፣ እንደ ልብ ወለድ እየጻፉት አይደለም። ህክም የሚሉት ወላሂ ለኢስላም ጥንቃቄ ለመፍጠር ነው። ውዱ ላይ ውዱ ማለት በቃ የሶላት ህይወት ነው። የሶላት ህይወት ነው። ሶላት ደግሞ የኛ ህይወት እንደውም ከህይወትም በላይ ናት ሶላት። ስለዚህ ሶላትን በህይወት ለመንቀሳቀስ ከፈለግን ውዱ የግድ በህይወት መኖር አለበት። ውዱ ላይ የደከመ ውዱ የተበላሸበት ሰው ሶላት ሶላት የሌለው ምንም የለም ማለት ነው። ስለዚህ ነው በጣም ጥንቃቄ ለማድረግ ነው ይህን ሁሉ እንጂ ለማሳቅ አይደለም። وهذه الزيادة ይቺ ተጨማሪ ወመን ናመ ፈለተወባ የተኛ ውዱ ያድርግ። የተኛ ሁሉ እንዴት የተኛ ምን አይነት የተኛ ነው ውዱ ማድረግ ያለበት እ ራሱን ስቶ ሁለተኛ ደግሞ ሰውነቱ ለቆ የተኛ ነው። በጀርባው ራሱ ተንጋሎ የተኛ ፍራሽ ላይ ከሆነ ውዱ ላይ ፈታ ይችላል። وهذه الزيادة في هذا الحديث عند أبي داود من حديث علي ከአልይ የተዘገበ ሐዲስ ነው። ዱነ ቀውሊ የሚለው ብቻ የለም። وهذه الزيادة ومن نام فليتوضأ የሚለው في هذا الحديث እዚህ ሐዲስ ውስጥ እንደ አቢ ዳውድ አቡ ዳውድ ዘንድ ይገኛል። ምን ሐዲስ አሊ አሊ ኢብኑ አቢ ጣሊብ ዘግበውት ማለት ነው። ዱነ ቀውሊ ይቺ የመጨረሻዋ ቃል ብቻ የለችም። ምንም ይለው እስተጥለቀል ዊካኡ የሚለውን ቃል አውጥታችሁ ወመናመን ፈለተወበ የሚለውን ሰብስቲቱት አድርጋችሁ ያ ሐዲስ ማለት ነው። አቡ ዳውድ ዘንድ አለ። ለምሳሌ አቡ ዳውድ ዘንድ ሙአዊያ አይደለም وعن علي ابن وعن علي بن ابي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم سلنا العين وكاء السهي فاذا نامت العينان فليتوضا ወይም ደግሞ ወመን ናመ ፈለተወባ ተስተቅለቀል ዊካኡ የሚለውን ብቻ ታውቁታላችሁ። የአልይ ሐዲስ አቡ አቡ ዳውድ ዘንድ ያለው ማለት ነው። ይሄ በሁለት ሰነድ መጣለን። አቡ ዳውድም ዘንድ አለ፣ ጠበራኒም ዘንድ አለ፣ ኢማም አህመድም ዘንድ አለ ማለት ነው። እዚህ ሰው ነው ሐዲስ ወፊ ኪለ ልእስናደይን ضعፉን ከሁለቱም ሰነድ ላይ ضعፍ አለበት፣ ድክመት አለበት። ሐዲሱ ላይ ድክመት ይኑርበት እንጂ እስናዱ ላይ ሁለቱ ሰነዶች ላይ ضعፍና ይኑር እንጂ ወላኪን መጅሙዑል ሐዲስ የሐዲሶቹን ጥሩቆች ስብስቦች ስንመለከት መጨረሻ ላይ ምን ይሆናል? ሐሰን ሐዲስ አለ ሐሰን በሌሎች ሐዲሶች ተጠግኖ ወደ ሐሰንነት ይመጣል። ስለዚህ የተኛ ሰው ውዱ ማድረግ አለበት። ምን አይነት የተኛ ወደፊት የሚመጣው ሐዲስ ግልጽ ያደርገዋል። ገብታችኋል? ግልጽ ነው አይደል? ولأبي داود أيضا አሁንም አቡ ዳውድ ዘንድ ከአሊይ ይዘው ዘግበው ነበር። استطلق الوكاء ከሚለው ውጭ ያለውን ሙሉን ዘግበውት ነበር አቡ ዳውድ። ወሊ አቢ ዳውድ አይበን አሁንም በድጋሚ ከአቡ ዳውድ የተዘገበ ሐዲስ አን ኢብኑ አባስ ረዲየላሁ ተዓላ አንሁማ መርፉዓን ሐዲሱን መርፉዕ አድርገው ኢብኑ አባስ ዘግበውታል። ሐዲሱ መርፉዕ ነው ማለት መማዕነል መርፉዕ ወመል ፈርቅ በይነል መርፉዕ ወልመውቁፍ መርፎ ማለት ምንድን ነው? መሐመድ መውቁፍ ማለት ሰሃባ ላይ መርፉዕ ማለት ነብዩ ጋር የደረሰ ማለት ነው። ኢነመል ውዱእ ውዱእ የሚወጅበው አሉ አላመና በተኛ ሰው ላይ ነው። ሙጠጅዐን በጎኑ ማለት ነው። ሙስተልቂየን በጀርባው ነው። በጀርባው የተኛ ውዱ የመፍታት እድሉ በጣም አነስተኛ ነው። እነመል ውዱኡ በተኛ ሰው ላይ ውዱ ይወጅባል የምንለው እነመል ውዱኡ ውዱ የሚወጅበው እንደ ሐፍርያ ነው የሚያደርጉት አላመናመ በተኛ ሰው ብቻ ላይ ነው ሙድ ጦጅአን በጎኑ ማለት ነው በዚህ ሰውዬ ላይ ብቻ ነው የሚወጅበት ወፊ እስናዲህ ضعف ايضا አሁንም ሰነዱ ላይ ضعف እናለ ወላኪን الحديث حافظ ስለዚህ የተኛን ሰውን ሰበስብና እንመለከታለን ሐዲስ በአንድ ላይ እናያቸዋለን አይን ውካኡስ የመቀመጫ ማሰሪያ ነው ተብሏል አይደል? ፈኢዛ ናመት ልዓይናይን ሁለት አይኖች ከተኙ እስተጥለቀል ዊካኡ ማሰሪያው ተፈታ አሉ። ከዚህ ሐዲስ እና ወመናመ ፈሌተወዷ የተኛ ውዱ ያድርግ አሉ። ከዚህ ሐዲስ ምንድን ነው የምናገኘው? ምንድን ነው የምናገኘው? አሁን ከቀረነ ሐዲስ በቃ የተኛ ሰው ውዱ ይፈታል። በምንም አይነት መልኩ ይተኛ። ይሄን ነው አይደል የሚያስይዘው? አንድ ይሄንን እንይዛለን? ይሄ ሙጅመል ነው ጥቅሉን ነው የነገረን። ግን እታች ያለው ሐዲስ ደግሞ እነመል አላመናመ ሙጥጃን ሲል ኸሶሰልና ሙቀየድ አደረገው። በምን ገደበው? ሙጥጂ ሆኖ የተኛ ነው። ሌላ ሐዲስም አለን። የቱ የነብዩ አለይሂ ሰላቱ ወሰላም ሰሃቢዎች ይተኙ እንደነበረ ተነግሮናል። ሶላት እየጠበቁ እንቅልፍ ይወስዳቸው ነበር። ተቀምጦ የተኛ ውዱ አይፈታም ማለት ነው። በጀርባው የተኛ ውዱ አይፈታም ማለት ነው። አጋተናል አይደል? ሙጥጂ መሆን አለበት ሰው ስለበዛል ሀታ ሙበጃ ሆኖ ሙስሳ ነገር ወስዶት የሆነ ነገር ይሰማል። እያዳመጠ ነው ከጎኑ የሚወራውን ነገር። አንዳንድ ጊዜ እንደዚህ አይነት ነገር አለ። ሱራቱ ውዱ አይፈታም የሚሉት ግልጽ ነው። ካሊድ ኪታብ የለም። وعن ابن عباس رضي الله تعالى عنهما ان رسول الله صلى الله عليه وسلم قال يا الله ملاك تنيا إلى من قالوا يأتي احدكم عندك زند مثلا የእቲ አሐደኩም አንዳችሁ ዘንድ ይመጣል አሸይጣኑ ሸይጣን ይመጣና ፊት ሶላት ሶላት ውስጥ እያለ ሸይጣን ይመጣና አንዳችሁ ዘንድ ማለት ነው። ሸይጣን ይመጣና ፈየንፉኹ ፊ መቅዓደቲ በመቀመጫው አጠገብ ሲልበታል፣ ይነፋበታል። ፈየንፉኹ ሲልበታል። በቃ ከአነሁ ኸረጀ ምንሁ ሰው አው ከአነሁ ኸረጀ ምንሁ ኩፋ በቃ ያመለጠ ይመስለዋል። እዚህ ጥርጣሬ ውስጥ ይመግባት እንደዚህ አይነት እንትን ይጫወታል ሸይጣን የእቲ አሐደኩም ሸይጣን ይመጣና ሲሶላት ሶላት ውስጥ አንዳችሁ ዘንድ ይመጣና ፈየንፉሁ እስ ይላል ይነፋበታል። ሲመቃአደቲ በመቀመጫው ይነፋበታል። የሆነ ነገር ፈዩኸየሉ ኢለይህ ይመሳሰልበታል። ሰውየው አነሁ አሕደተ ውዱ የፈታ ይመስለዋል። ፈዩኸየሉ ኢለይህ ይመሳሰልበታል። ሰውየው አነሁ አሕደት ውዱ የፈታ ይመስለዋል። ወለም ዩሕደት ግን አልፈታም። ፈኢዛ ወጀደ ዛሊክ ይህን ካጋጠመው አንዳችሁ ፈላዩን ፈሪስ ሶላቱን ትቶ እንዳይሄድ አታየት ማአሰውተን ድምፅ ካልሰማ ይህ ድምፅ እስከሚሰማ ድረስ አው የጅደ ሪሐን ወይ ሽታ እስከሚያገኝ ድረስ እንዳይወጣ አው ሐታ ያዕለመ የቂነን ወይ በእርግጥ የሆነ ነገር መውጣቱን እስከሚያረጋግጥ ሽታ ባያጋጥመውም ድምፅ ባይሰማም የቂን አለ በየቂን በቃ አሁን ወጥቷል የሚል የቂን እንደዛ አይነት ብዙ ጊዜ ሰይጣን ለሰው ልጆች ይጫወታል። አخرجه البزار ሼኹ البزار ዘግበውታል ሐዲስ እሱ ሰሂህ ከኋላ ራሱ ሙስሊም ላይ የተዘገበ ሐዲስ ተመልክተናል። አይነት ሸክ ያመጣል። ሸክ ማለት ነው ዘን فيخيل إليه ማለት ተኸዩል ማለት ብዥታ ማለት ነው። ቅዠት فيخيل إليه ይመሳሰልበታል። ውዶ የፈታ ይመስለዋል ግን አልፈታም። እንደዚህ አይነት ጥርጣሬ ውዱ አድርገህ መቶ መቶ አድርጌያለሁ እንደ ካልክቶ ልክ ሶላት ሶላት አሁን ሰዓት ሩኩ ላይ ስደርስ ፋቲሃ ቀራሁ እንዴ ትላለህ። ቀርተሃል፣ በቃ ዝም በለው ሸይጣን አውቀው አውቀህ ተተው ከሆነ አው መተውህን እርግጠኛ ከሆን ያ ሌላ ነገር ነው። ግን ቀራሁ አልቀራሁም የሚል ከሆነ ችግር የለም። ይሄ ብዙ ጊዜ ከፊለች ሸይጣን አይደል إن الشيطان عدو فاتخذه عدوا ፋቲሃውን ረስቶ ምን የረሳ ያልቀረው መስሎ ችግር የለም ይቅረው፣ ግን ይወጅብበታል ማለት አይደለም። አለሁ ቀርቼዋለሁ አልቀራሁትም ብሎ ዞን ከሆነ ጥርጣሬ ከሆነ አይጎዳም። ጥርጣሬ አይጎዳም። በየቂን አለመቅራቱን ካረጋገጠ መቅራት አለበት። ግን ይሄ ያልቀራው ሰው መእሙም ነው ወይስ ብቻውን እየሰገደ ነው? ሙእሚን ከሆነ ኢማም ተሐሙል ያደርግለታል ይላል ቀውል ዒንደል ዑለማ። ወአስሉሁ ፊ ሰሒሐይ ይህ ሐዲስ ቡኻሪና ሙስሊም ውስጥ አለ። أصله ጥንቱ ሐዲሱ ምን ሐዲስ የዓብደላህ ብን ዘይድ ከአብደላህ ብን ዘይድ የተዘገበ ሌላ ሐዲስ አለ። ራሱ ሐዲሱ ማለት ነው። የተወሰነ ብቻ አረፍተ ነገሮች ይወጣሉ እንጂ የዚህ ሐዲስ ትርጉሙ ማዕናው ሙሉ አለ ቡኻሪ ሙስሊም ውስጥ ወሊሙስሊምን አን አቢ ሁረይረተ ረዲየላሁ ተዓላ አንሁ ነሕወ ሙስሊም ዘንድ ከአቡ ሁረይራ የዚሁ አይነት አለ ሰሒሐይን ቡኻሪ ሙስሊም ላይ متفق عليه ሐዲስ ከአብደላህ ብን ዘይድ የዚሁን ትርጉም የያዘ ማለት ነው። የዚህን ትርጉም የያዘ ሐዲስ ቡኻሪ ሙስሊም ውስጥ አለ ከአብደላህ ብን ዘይድ ሙስሊም ውስጥ አለ ከአቡ ሁረይራ እዛ ሐዲስ በጣም ሰሂህ ነው ማለት ነው። አልየቂኑ ላ ቢሸክ ብለናል ትናንትና። እርግጠኝነት በጥርጣሬ አይወገድም። ሶላት ውስጥ ሆነ እሱ ቢልብ ውዱ ፈተው አልፈታውም የሚለው ውስጥ ብትገባ እንደውም አስተባብለው ውሸት አንበለ ወለልሐኪም ለሐኪም አን አቢ ከአባ ሰዒድ ሐኪም የሚባሉት አለም ደግሞ አን አቢ ሰዒድን ከአባ ሰዒድን አልኹድሪ መርፉዓን ሐዲሱ መርፉዕ ከነቢዩ ዓለይሂ ሰላቱ ወሰላም የተገኘ ሐዲስ ነው። መውቁፍ አይደለም። መውቁፍ ከሆነ የራሱ ሰውየው ምክር ሊሆን ይችላል። መውቁፍ ማለት ሶሐባ ላይ የቀረ ነገር ከሆነ የራሱ ምክር ሊሆን ይችላል። ግን መርፉዕ ነው ይሄ ሐዲስ ከነቢዩ ዓለይሂ ሰላቱ ወሰላም ነው ይዘው የተናገሩት ነው ማለት ነው። ኹድሪ ኢዛ ጃአ አሐደኩም ሸይጣኑ ኢዛ ጃአ አሐዱኩም እንደርሱ ኢዳጃ አሐደኩም ሸይጣኑ አንዳችሁን ሰይጣን በመጣበት ጊዜ ፈቃል እንዲህ ባለው ጊዜ እነከ ቀድ አሕደስተ አንተ እኮ ውዱ ፈትተሃል የሚል ተኸይል ውስጡ በሚለቅበት ጊዜ ፈለቁል ይበለው እንደዚህ በሉት እነከ ከዘብተ ዋሽተሃል በለው አዛ ቢነፍስ ነው እንጂ እየሰገድክ ከዘብተ ፈለቁል እነከ ከዘብተ ዋሸህ ይበለው ውሸት ነው ውሸት አልበለው ወአኽረጀሁ እብኑ ሒባን ቢለፍዚ ፈሊየቁል ፊ ነፍሲሂ የሚል አለ። ይሄ በጣም በያን ያደረገው በውስጡ ይላል፣ በሐሳቡ ውስጡ ተሰፍ ያደርገው ውሸታ ይበለው ማለት ነው። የተከለም ቢልሳኒ ከማ ተከለምቱ አነ ያስተባብለው ሸይጣን ከሸይጣን በጣም ሸይጣን ውስውሳ እኛ መካከል ላይ በምንም አይነት መልኩ መፍጠር እንደሌለበት ነው። ሸይጣን አንዳንድ ጊዜ በሸህዋ ያሳስተናል። በስሜት ደስ በሚል ነገር ይለቀናል። ከዛ ስታሸንፈው ደግሞ በኩራት ያመጣል። አንዳንድ ጊዜ ሶላት ሰው ምን ይሰራልሃል ይልና ከሶላት ያስወጣል። ሶላት ስትገባ ደግሞ እኔ ንጹህ የጀነት ሰው ነኝ የጀነት ትኬት የቆረጠ ያክል ራሱን ቆጥሮ ቁጭ እንላለን። ይሄ አንድ በሌላ በላ ነው፣ ተከብሮ ያመጣል። አንድ ጊዜ ያስወጣል ከገባህ በኋላ ደግሞ ድንበር እንድትተላለፍ ያደርጋል። ይሄ ደግሞ ሲቀር ጥርጣሬ ያመጣል። የማይገባበት ነገር የለም። ታክቲኩ ይገርም ነገር ወላሂ ፊ ኩል ፊ ኩል መያድን ያጠቃናል። ጥሩ ሱንይ አንተ እኮ በቃ አልቋል። ጀነት እኮ አንተ ስንቱ ህንጻ ተደርድሮልሃል። ቁጭ በቃ ቁጭ። በዚህ ደግሞ ሌላ ገደል ውስጥ ይከተናል። ወልዮችን ወልዮችን የሚፈታተናቸው ሐራም እንደማይሰሩ ተስፋ ያስቆርጡታል። ዝሙትን በዝሙት እንደማያሳስታቸው በመጠጥ በምን በምን እንደማያሳስታቸው ተስፋ ስለሚቆርጥ በቃ እናንተን እኩል ምድር ላይ የለም ይላቸዋል። ሌላ ማለት ነው ደግሞ እንደገና ተመልከቱ። አንድ ቅጽ አለንገራቸው سمعت وقرأت من كتاب الله የሚባል ኪታብ አላቸው። አብዱልቃድር ጀይላኒ አዘል ዓሊም ረባኒ ታላቅ والله ናቸው። ወላሂ የእስላም ሊቅ ናቸው። እስላምን ኡማውን ሲያስተምሩ የነበሩ ናቸው። ከወልይነታቸው አንዱ ሲያስተምሩ ወደ 50 ሺህ ህዝብ ነው አጠገባቸው የሚቀመጠው። ከፊት ያለው ሰውዬ ከኋላ ያለው ሰውዬ ከፊት እንዳለው ሰውዬ ድምጻቸውን እኩል ይሰማል አዳሚን ከራነቲ አዘል ዓሊም ግን አንድ ጊዜ ምን አደረጉ? ሙሳ አብዱረዛቅ ምን የሚባሉ ልጆች አሏቸው። አባ ሙሳ ምን ይዘሃል ከአባትህ ብለው ትልቁ ልጅ ሲጠየቁ የሆነ ያገኘሁት ከአባቴ ከአብዱልቃድር ጄላኒ ረህመቱላህ አለይ የሆነ ነገር ሰምቻለሁኝ አለ። ምን የውመ ምን አልአያም ካነ የምሺ ፊ ፊ አልኢራቅ በኢራቅ በጣም ረጅም የሆነ እንትን አለ በረሃ በበረሃማው ውስጥ በበረሃው ውስጥ እየተንቀሳቀሱ እያለ በኢራቅ ምድር አሸዋማ ቦታ ላይ እየተንቀሳቀሱ እያለ ዳመና መጣ። ዳመና መጣና አጠለላቸው። ተመለከቱ። አያ አብዱል ቃድር ጀይላኒ አላቸው እዛ ዳመና የሚመስል ነገር ውስጥ ቀድ አህለልቱ ለከል ሙሐረማት ሐራም ነገር ሁሉ ከዚህ በኋላ ላንተ ሐላል ነው። ሐራም ነገር ሁሉ ከዚህ በኋላ ላንተ ሐላል ነው አላቸው። ቀና አሉ يا خبيث اتبعتني لحتى إذا هذا المكان أنت قشاشة كذا درس يا يلا ما إنه مالك الشيطان هي عالم سلهون مكتوب كيف هو تبتنو تصير هون أسف لو كان جاهلا عند سو عندي جاهل بيكون نرو أو ما أمثالنا عندنا هنا سند زهنة جنس اللي سما نرو هناك الجدل اللي بيجبر والله نسيكو እንደነዚህ አይነቱ ታላላቅ ሰውዬዎች ዒልምም አላቸው። እሳቸው በዕልም ነው የሚታወቁበት ባህር ሆነ። እሳቸው ታሪክን ያጠፉት ከኋላ ያሉት ሰዎች ናቸው። ሙሪድ ምናምን ይባል የሚያጠፋው የአንተን ስም ራሱ የሚያጠፋው አንተ ስር የሚንቀሳቀስ እንጂ አንተ አይደለም። ብዙውን ጊዜ እንደዚህ አይነት ነገር አለ። ሰዎች የሌለ አንድ አንድ ሰው ነው ብለዋል። የእሳቸውን ስም ያጠፋው ያላሉትን ሁሉ ብለዋል። እንደዚህ አድርገዋል። ሰው ገለዋል። ነፍስ ሰጥተዋል። ምን አድርገዋል? ነፍስ ነፍተዋል። ዓለምን ያንቀሳቀሳሉ? ስንቱን ነገር አንዱ ነገር ጥፎባቸዋል። ወላኪን ፈልሐንን ይሻል እና ሸይጣን እንደዚህ የሚያሳስታል ማለት ነው። ጥያቄ የለም። እሺ ባቡ አዳኢ ቀዳኢል ሐጃ